ባለፈው ሳምንት በእኛ ድራማ ይኸውልሽ አሰልፍ፣ ብልጥ መሆን ያስፈልጋል። ገንዘብ እጃችን የገባበትን አጋጣሚ መጠቀም አለብን። እሱ ያደራ ብር ነው። ታዲያ አጎትሽ ከብት ለመግዛት እስኪመለስ ገንዘቡን እጥፍ እናደርገዋለን። እኔ በፍጹም ያደራ ገንዘብ አውጥቼ አልሰጥም። አንቺ ጸር ነው እንደምትፈልጊው ሂጂ በቃ አመጣለሁ፣ አመጣለሁ። አየለ የአንተና የሳራን ጉዳይ ትምህርት ቤቱ በራሱ መንገድ ሊያጣራ ስላልቻለ ለትምህርት ጽፈት ቤት አሳውቂያለሁ። ይህንን ማድረግ ለምን አስፈለገ? ማንኛውም ተማሪ የተነሳ ጣቷን በቀሰሬ ቁጥር መምህራን መከራቸውን መቁጠር አለባቸው የምትለውን ሁሉ ለማስቀረት እውነቱ መውጣት ስላለበት ትምህርት ጽፈት ቤቱ የሚያዋቀረው ኮሚቴ በቀናት ውስጥ ምርመራውን ይጀምራል። ምን አበራ ገንዘቡን አምጥቻለሁ። ቃል መጠበቅ ማለት እንዲህ ነው። <laughs> ልጄን ያመጣሃት ገንዘቡን ለመረካከባችን መፈራረም ስላለብን እንደ ውሉን እንድትጽፍልን። ምንድን ነው የምጽፈው አባዬ? እኔ ጋሻው ኃይሉ ሰባት ሺህ ብር ለምለም ተኩራምተሽ የተቀመጥሽው ለምንድን ነው? ደግሞ እያለቀሽ ነበር አይደለም? ለዚህ ለዚህ እዛው ትምህርት ቤትሽ ብትይ ይሻለሽ። ቤትም ሆንኩ ትምህርት ቤት ለእኔ ያው ነው። እናቴ የለችም። ቢያንስ እዛ የሚያናግርሽ ሰው ታገኛለሽ። የቤቱን ሥራ ጥሩነሽ እየመጣ ስለምታግዝሽ ከትምህርት ጋር አይቀርሽ። ነገ ወደ ትምህርት ቤት መሄድ አለብሽ። ሻንጣዎችን አዘጋጁ። እሺ። እሺ። ለምለም አንቺስ ዛሬም ላትሄጂ ነው? አባዬ ነገ ብሄድስ? አሁንስ አበዛሽው። ትምህርት ቤት መሄድ እንዳለብሽ ከተነጋገርን በኋላ ዛሬ ነገ ስትይ ይኸው ሳምንት ሆነ። ዛሬ ግን ትሄጃል። አባዬ አይሆንም አለ። ዙሪያሽ ዙሪያሽ። አቤት እትዬ። ኧረ ሻዩን አምጪው። ይሄው እትዬ ፈልቷል። በይ ቅጂውና ሄደሽ ቁርስ ሽምቢ እሺ። ሳራ። አቤት አባ። ዛሬ ኮሚቴው የሚያቀርብልሽን ጥያቄዎች ለመመለስ ተዘጋጅተሻል? አዎ። ኮሚቴው ግን ለምንድን ነው ከትምህርት ቤቱ ብቻ የሚሆነው? ከትምህርት ቤቱ ብቻ እኮ አይደለም ፋሲል፣ ከትምህርት ቢሮም ከሴቶችና ወጣቶች ጽህፈት ቤትም ጭምር ነው። ፍቃድ፣ አንተ አብረሃት ብትሆን ጥሩ ነው። እኔማ መሄድ አይቀርም እኮ የሺ ብቻዋን ነው ማናገር የምንፈልገው ካሉም እዚያው ቆይቼ የሚሆነው ነው ያለው። ሳራ ምንም ሳትፈሪ ያደረገውን ሁሉ ንገሪያቸው። ፋሲል እውነቱን ነው ሳርዬ። ከፈራሽ እርስ በርሱ የሚጋጭ ነገር ልትናገሪ ትችያለሽ። ሰዎች ቢሰሙት የሚያሳፍር ይሆናል ብለሽ የምትታዩ ነገር መኖር የለበት። እሺ ማይ ይህ ምንድን ነው የምታንቆሻቁሹ? ትምህርት ቤት ሌለው መስዬ ስንት ሰዓት ሆኗል? ለምን አልቀሰቀሽኝም? አረ ተረጋጊ መስዬ፣ ሰዓቱ ገና ነው። እኔ የተነሳው ትምህርት ቤት ሄጄ የቤት ስራ ልጨርስ ነው። ማታ ሰራለሁ ብለሽ ቁጭ ብለሽ አልነበር እንዴ? አባዬ ማታ ሲቆጣኝ አልሰማሽም? Hm። በሻማ አትጫወቺ ሲለኝ አጥፍቼ የተኛው። ምን አለ ከፍሎ መብራቱን ቢያስቀጥሉልን። እንኳን የመብራት ሊከፍል ይቅርና ከማዬ በወሰደው ያጎታው ገንዘብ መች ስራ ጀመረና። ወይ ተነስታችኋል እንዴ ሙዬ? ልቀሰቅሳችሁ ነበር እኮ አመጣጤ። አሁን የቀደመ ብዬ ልሄድ ነው ማ እኔ ምልሽ እማዬ፣ አባዬን ስለ ስራ ሁኔታ ጠየቅሽው እንዴ? እንዴት ብዬ ልጠይቀው ሙዬ? ደህና ሆነ ስንል ተመልሶ ቁጣ ቁጣ ይለው ጀምሯል። እማዬ ደፍረሽ ጠይቂው፣ በኋላ አዳ ውስጥ እንዳንገባ። እስኪ አሁን ከመኝታው ሲነሳ ጠይቀዋለሁ። በሉ ልሂድ። ቻውማ። ደህና ወይ ሙዬ? ይቅርታ ጋሼ፣ ላናግርህ ፈልጌ ነበር። ምን ነበር? ስራ ፈላጊ ነኝ። ሚሚ ይባላለሁ። ለእኔ የሚሆን ስራ ካለ እንደምታየውልሽ፣ እዚህ እየተሰራ ያለው ስራ የግንባታ ስራ ነው። ትችያለሽ? ኧረ እችላለሁ። ከዚህ በፊት ኮብልስቶን እንደ ጉድ ሰርቻለሁ። ያነጠፍኩትን መንገድ ብታየው የጨረሰ ነው። እስኪ እኛ ጋር መስራት የምትችይው ነገር ንገሪኝ። አራ ነፍሴ፣ የስራ ልምዴን እኮ ነገርኩ። እንደ አቅሜ ትንሽ ስራ ስጠኝ። <laughs> በይ እንግዲህ ሲሚንቶ ለሚያፈቁ ሰዎች ውሃና አሸዋ በማመላለስ ስራሽን ጀምር። ለመሆኑ ስምሽ ማን ነበር ያልሽኝ? ሚሚ። በይ ፈጠነ ብለሽ ትርም። እሺ፣ ይመችህ ሀቡ፣ የገፋ ደህና አባባ። ደህና ደርሽ ሙዬ። አሃ ዛሬ ለካ ጽዳት አለብሽ። ለጽዳት አይደለም አባባ፣ የቤት ስራ አለብኝ። ማታ ስላልሰራው ቀደም ብዬ መጥቼ መስራት ፈልጌ ነው። ታዲያ ክፍሎቹንም ገና አልከፈትኩም። የት ሆነች ትሰሪያለሽ? ውጭ እንደው ብርዱን አትችው። አንዱን ክፍል ይክፈቱልኝ አባባ። ቶሎ ካልጀመርኩኝ ሳልጨርሰው ይደወልብኛል። በይነይ እሺ። ለመሆኑ ምን አይነት የቤት ስራ ቢሆን ነው ልጄ በዚህ በጠዋት አሩጦ ያመጣሽ? የኢትዮጵያ ወታደሮች በኮሪያ ጦርነት ላይ ተሳትፎ የለ ስለ እሱ ነው ጽፈሽ አቅርቤ የተባልኩት። ስለ ኮሪያ ጦርነት የእኔኑ ታሪክ ነው ጻፊ የተባልሽ። የእርሶ ታሪክ ይኸውልሽ፣ ሙዬ እኔ ብዙ ታሪክ አወጋሻለሁ። አባባ ስለ እርሱ ሌላ ጊዜ ይነግሩኛል። አሁን ክፍል ልግባና የቤት ስራ ልጨርስ። ግድ የለም እኔ የምነግርሽን እህ ብለሽ ተሰማሽ፣ ብዙ ጠቃሚ ነገር ታገኛለሽ። ይኸውልሽ ያኔ ለምለም ወደ ትምህርት ቤት ተመለሽ በቃ። አዎ ሜላት፣ ግን አባትሽ እንዴት ይጃሉሽ? ባለፈው ዳይሬክተር ሰብለት ትምህርት ቤት መመለሴ ብዙ ጥቅም እንዳለው አናግረው እሱ ስላመነበት እንድመጣ ወሰነ። አይዞሽ ለምለም፣ አሁን ከእኛ ጋር ስትሆኝ ይቀልሻል። አዎ ደግሞ ያመለጠሽን ትምህርት እኛ እናስጠናሻለን። እሽ ሳሪ፣ ደስ ሲል የእኛዎች እንደገና ተሰባሰብም ማለት ነው። ሳራ ለለምለም መቀበያማ አንድ ዜማ ያስፈልጋታል። ምን ውርጭ ቢመጣ ዝናብ ቢያካፋ ከትናንት በረዶ ከመብረቅ አይከፋ ደመናው ገፎ ብርሃን መጣ። ይሄ ነው ቀናችን በድል የተወጣ። ታድለን ታድለን ይኸው ተገናኘን በመጣው አዲስ ቀን ታድለን ታለፈ ክፉ ቀን ሁሉን ነገር ችለን ታድለን ይኸው ተገናኘን በመጣው አዲስ ቀን ታድለን ታለፈ ክፉ ቀን ሁሉን ነገር ችለን። <laughs> ምነው ሳራ ዝም አልሽ? እባክሽን ሜላት፣ ዛሬ ኮሚቴዎቹ ስለሚያናግሩኝ ጨንቆኛል። ሳራ መጨነቁን ትተሽ ራስሽን አዘጋጂ። ለምለም፣ እኛንም ስለሚያነጋግሩን ስትጠሪ እንዳፈርሽ። እሺ። እናንተ እነዛ ኮሚቴዎቹ ናቸው መሰለኝ። የት እነዛ ሶስቱ ሰዎች ያው ወደ ግቢ ገቡ። ይኸውልሽ አሁን ተረጋጊና የምትነግሪያቸውን ነገሮች ብቻ አስብ። ሜላት፣ ተማሪዎቹ እንደ ልማዳቸው እያዩ መሳሳቅ ጀምረዋል። አሁንስ መረረኝ። እሺ ሰላም ሀይ ማንቲ። እንዴ ለምለም፣ እንኳን ወደ ትምህርት ቤትሽ በደህና መጣሽ። ሰላም ነው ማንቲ። እሞ አልመጣችም እንዴ? አልመጣችም፣ እየጠበቅናት ነው ሜላት teacher ዘላለምና teacher ባህሩ ሲያዩኝ እንዴት እንደተቆሳተሩ አይሻቸው። እኔ እዚህ በር ላይ መቆም አልፈልግም። ወደ ክፍላችን እንሂድ። ምንድን ነው የምትሾካሾኩት? ማንቲ፣ እኛ ወደ ክፍል ልንሄድ ነው። አንተ እዚህ በር ላይ ሙዬን ጠብቃትና ስትመጣ ክፍል መግባታችን እንገራት። ለምለም እንሄድ። እሺ ሚሚ ሚሚ። አቤት ፈተነ። አሸዋ ለሚያበኩት ሰራተኞች በቂ ውሃ አቅርበሽላቸዋል? አሸዋ ግን አልቋል። ሌላም ታዘኝ ስራ አለ? እናንተ አሸዋ የሚያመጣው መኪና እስካሁን አልደረሰም እንዴ? አልደረሰም። እስኪ ደውልለት አለው። እስከዛ ብሎኬት ወደ ሁለተኛ ፎቅ ብታጓጉዙ ጥሩ ነው። ምን አይነት ጣጣ ነው ባካችሁ? ፍሬንዶች ምንድን ነው መዘጋጋት? አረ ነቃ ነቃ በሉ። በቃ ፈታ አላርጋችሁ። ፀሐይ ስትወጣ ሌቱ ሲጠባ ቀና እንደሚል ሱፋ አበባ እኔም በኩራት በግርማ ሞገስ ከህልሜ ዙፋን ካሰብኩት ድረስ አያቅተኝ ሙካታው አሸዋ እስኪመጣ ጠብቁ ስትባሉ ስራ አለቀ የተባላችሁ መሰላችሁ እንዴ? አንቺ ሚሚ ነይ። አቡና እናንተን አዝናናለሁ ብዬ ተጠቆርኩ። አሸዋ የሚያመጣው መኪና ዘግይቷል። እስከዚያ ፓስቲና ቡና ይዘሽልን። ያጅ ገንዘብ ቡናና ፓስቲ የምትፈልጉ ገንዘብ ስጧት። ኬኖ ማመጣው ፈጠን። ወደ ታክሲ ተራ አካባቢ በፔርሙዝ እያዞረች የምሸት ሴትዮ ፈጠን በይ። ሻዩን በዚህ ቡናውን ደግሞ በዚህ ማንቆርቆር ያስገልብጭው። እሺ። ሳራ ዛሬ ሙዬ መቅረቷ ነው እንዴ? ሳራ አልሰማሽኝም? ምን አልሽኝ ሜላት? አሁንም ስለ ኮሚቴዎቹ እያሰብሽ ነው? ምን ይወስኑ ይሆን በእናትሽ? ሊያባርሩት ይችላሉ፣ ግን ምንም እርምጃ ካልወሰዱበት እዚህ ትምህርት ቤት እንዴት መቀጠል እንደምችል አላውቅም። እሙ መጣች። ወይኔ ለሊ፣ እኔ አላምነው። እንኳን ደህና መጣሽ። እንኳን ደህና ቆይሽ ለልዬ፣ እንዴት ናፍቀሽን እንደነበር። ኧረ እኛንም ሰላም በይን እሙዬ። ውይ ሜላትዬ፣ ለሊን እኮ ሳገኛ ደስ ብሎኝ ነው። ሰላም ነው ሳሪታ? እንዴት ነሽ? እሙ በር ላይ ጠብቀንሽ ነበር። በጣት እኮ ነው የመጣሁት ሜላትዬ። የቤት ስራዬን እየጨረስኩ ነበር። እና ጨረሽ? ቀስ አየለ ግባ። እሺ አየለ፣ እዚህ የተሰበሰቡት ሰዎች ያንተና የሳራን ጉዳይ ለማየት ትምህርት ቢሮ ያዋቀሩ ኮሚቴ አባላት ናቸው። ጤና ይስጥልኝ ብያለሁ። አቶ ወርቁ ከትምህርት ጽህፈት ቤት ተወክሎ የመጡ ሲሆኑ ወይዘሮ ፍሬዎት ደግሞ ከሴቶች ወጣቶችና ህጻናት ጉዳይ ጽህፈት ቤት የመጡ ናቸው። እንዴት ናችሁ? ሰላም ነው። ጤና ይስጥልኝ። መምህር ሽብሩ እዚህ የተገኘው ትምህርት ቤቱን ወክሎ ነው። መምህር ሄኖክ ደግሞ የትምህርት ቤታችን መምህር ቢሆንም የወረዳ መምህራን ማህበርን ወክሎ ነው እዚህ ያለው። ዳይሬክተር ሰብለ፣ የትኛው ወንበር ነው ለእኔ የተፈቀደው? ቢሮዎች ውስጥ ተከሳሽ የሚቆምበት ሳጥን አይታየኝም። አየለ፣ እሱ ወንበር ላይ መቀመጥ ትችላለህ እኮ። አመሰግናለሁ አቶ ሽብሩ። ወይዘሮ ፍሬዎት መጀመር ትችላለሽ። ነው አይደል እንዴ የምላችሁ? teacher ሽብሩ ስብሰባ ላይ ስለሆኑ እስኪመጡ የቤት ስራችሁን በማቅረብ እየተለማመዳችሁ ጠብቁ ነው የተባላችሁት። ስርዓት ያዙና እየወጣችሁ ማቅረባችሁን ቀጥሉ። አረ በቄ mark የምትሰጠንም ማንተ ነህ እንዴ? ማንቲ ስርዓት ብትይዝ ይሻላል። እንደ ቅድሙ በቁጥር እጠራችኋለሁ። 11 እኔ ነኝ በቀለ። እሺ ሙዬ ውጭና አቅርቢ። እሺ እኔ የማቀርበው ወደ ኮሪያ ዘምተው ስለነበሩት ካፒቴን ማሞ ሀብተወልድ ነው። ካፒቴን ማሞ ሀብተወልድ በ1951 ወደ ኮሪያ የዘመተው የሶስተኛው ቃኞች አለቃ ጦር አባል ነበሩ። በዚህ ጦር ውስጥ ሌላ አባል የነበሩ ሰው አሉ። ልጥራቸውና እሳቸው ይንገሩን። እሙዬ ለምን ትቀልጃለች የቤት ስራሽን ካልሰራሽ ወደ ቦታሽ ተመለሽ። እየቀለልኩ አይደለም። ሰውየው እኮ አባባ ናቸው። ልጥራቸው ዘንባሉ ዘንባሉ ጸጥታ በቃ አትንጫጩ። ማንቲ ሂድና አባባን ጥራቸው። ማንቲ አለው ስላልኳቸው እዚህ ክፍላችን አካባቢ እየጠበቁን ነው። እሺ በቀለ፣ እኔ አንድ ሀሳብ አለኝ። ሜላት፣ የማይረባ ሀሳብ ከሆነ ባንሰማው ይሻል። አይ አባባይ የኮሪያ ዘማች ከሆኑ ለምን በጀግና ዘፈን አንቀበላቸው? ሜላት፣ ይሄ የመማሪያ ክፍል እንጂ የሙዚቃ መድረክ መሰለሽ እንዴ? ዝም በሉ ጸጥታ። teacher ሽብሩ ቢሆኑ ኖሮ እያንዳንድሽ አፍሽን ጆሮ ግንድሽ ድረስ ከፍተሽ አታላዝኝም ነበር። በቀለ፣ ዋናው ነገር ዘፈኑ ተፈቀደ ወይስ አልተፈቀደ? እኔ በቀለ ይደንቀኛል እንዴ! ከፈለግሽ እንደለመዳችሁት አቅራሩ። ይኸው አባባ መጥቷል። Roulette. ሶስት ቼ በለው ኧረ ቼ በለው ቼ በለው ቼ በለው ወረ ቼ በለው ቼ በለው ቼ በለው ኧረ ቼ በለው ቼ በለው ቼ በለው ቼ በለው ቼ በለው ቼ በለው ያገሬ ጀግና ቼ በለው ቼ በለው የኮሪያው ዘማች ቼ በለው ቼ በለው ጠላት አባራሪ ቼ በለው ቼ በለው ላመነበት ሟች ቼ በለው ቼ በለው አባባ ጀግና ቼ በለው ቼ በለው የኛ መካሪ ቼ በለው ቼ በለው የሀገር ኩራት ቼ በለው ቼ በለው ታሪክ ነገሪ ቼ በለው ቼበለው ቼበለው ቼበለው ቼበለው ቼበለው ጀግና ጀግና ጀግና የሚያስብለን ጀግና ጀግና ጀግና የሚያስብለን ሀገር አስከብሮ ለክብሩ ሚኖርን አራገሬን አረምዬ ልጆች ነን፣ ጀግና የወለደን የጀግና ልጆች ነን። በፍቅር በአንድነት ለሀገር እንቆማለን። ኧረ ሀገሬ በለው ኧረ በለው አመሰግናለሁ ልጆቼ፣ አመሰግናለሁ። ተባረኩ፣ ብሩህ ሁኑ። አባባ ጠዋት ለእኔ የነገሩኝን ታሪክ በሙሉ ይንገሯቸው። እሺ ልጆች፣ እንግዲያውስ ኢትዮጵያ ወደ ኮሪያ ያዘመተቻቸው ወታደሮች ስንት እንደነበሩ ታውቃላችሁ? ሶስት ሺህ ናቸው። በጦርነቱ የተገደሉባት ደግሞ መቶ ሀያ ብቻ ናቸው። እንግዲህ እኔ ወደ ኮሪያ የዘመተው የሦስተኛ ቃኘው ሻለቃ ጦር አባል ነበሩ። 253 ወታደሮች ሆነን ኮሪያ ስንደርስ ከአሜሪካን ሰባተኛው ክፍለ ጦር ውስጥ ተመደብን። በመካከላችን ማን ነበር መሰላችሁ? ጸጥታ! ዝም በሉ! የጀግና ጀግና የሆነው ማሞ ሀብተወልድ ነበር። ማሞ ሀብተወልድ በገጠማቸው ጦርነቶች ውስጥ ተሳትፌያለሁ። ታዲያ ልጆች ማሞ ባለበት አንድም የኢትዮጵያ ወታደር አይማረክም። የቆሰለ ወታደር ቀርቶ የተሰዋ ወታደር አስክሬን እንኳን ትቶ መሄድ የለም እና አንድ ምሽት ምን ሆነ መሰላችሁ? አስራ አራት ኢትዮጵያውያንና አንድ አማሪካዊ ሆነን ለቅኝት እንወጣለን። ወዲያው በሦስት መቶ የጠላት ወታደሮች ተከበብን። ተኩሱ ከዚህም ከዚያ የሚንጣጣ ጀምር። ሁላችንም ቆስለናል። አማሪካኑና የእኛ ሦስት ሰዎች ተገድለዋል። የጠላት ወታደሮች የሬዲዮ መገናኛ የያዘውን ወታደር ማርከው ሊወስዱ መጡ። እንደገና ተኩሱ ቀለጠ። መቼም ያደረግነው የሞት ሽረት ግን ይሄ ነው አይባልም። ታዲያ እሱ ምን አደረገ? እጁ ላይ በቀረችው አንዲት የእጅ ቦምብ የመጡትን የጠላት ወታደሮች በሙሉ ፈጅቶ የራዲዮ መገናኛውን ይዞ ወታደራችንን ከመማረክ አዳነው። ማሞ ነዋ። የጀግና ጀግና እኮ ነው። መቼም ያን ጊዜ ሁላችንም ወጣቶች ነበርን። አቤት የነበረን ወኔ፣ የነበረን ቁርጠኝነት መቼም መቼም ቢሆን አይረሳም። ከዚያ ተኩሱ ትንሽ ጋብ ሲል የነበሩን ሦስት የራዲዮ መገናኛዎች ከጥቅም ውጭ መሆናቸውን ተገነዘብን። ይህን ጊዜ ማሞ መሳሪያውን ለአንድ ወታደር ሰጠና ሸፍነኝ ብሎ ወደ ጠላት ጦር ሊሄድ ተነሳ። የጠላት ሬዶ ማርኮ ሊመጣ ነዋ። ግን ቆስሎ ስለነበር ራሱን ስቶ ወደቀ። ኋላ ሲነቃ መሳሪያውን እንዲሰጠው ወታደሩን ሲጠይቅ ራሱን ሊያጠፋ ቢሆንስ ብለን ጠረጠር። ወታደሩንም እንዳትሰጠዋለሁ። በኋላ ከሞተ ወታደር ላይ መሳሪያ አንስቶ ከጠላት ጦር ላይ ራዲዮ ወስዶ መጣ። ታዲያ የዛነት ምሽቱን በሙሉ ስንታኮስ አደርንና መጣው ራዲዮ ከአማሪካኖቹ ጋር ተገናኘን። እርዳታም ደረሰልን። ማሞ አራት ቦታ ነበር የቆሰለው፣ ግን እንደዚያም ቆስሎ አንድም ቁስለኛና አስክሬን አንተውም ብሎ የቆሰለ ወታደር ያነሳ ጀምር እኔም የቁስል ህመም ቻል አድርጌ ቁስለኛ ማንሳቱን ተያዝ ነው። ኋላ ሦስተኛውን የቆሰለ ወታደር ላነሳ ጎንበስ ስል ራሴን ስቼ ወደቁ። በኋላ ስነቃ ራሴን ከአማሪካኖቹ ካምፕ ውስጥ አገኘሁት። ተከተል፣ ጉዳዩ ሀርድ ውስጥ ሊከተኝ ነው መሰለኝ። ሻይ ሻጭ የለ፣ ፓስቲ ሻጭ የለ። ፓስተራውን ስዞር ምሳ ሰዓት ሊደርስ ነው። ተከተል፣ ናና። ያቻ ሴትዮዋ ያ ታክሲ ከልሏት ነው ለካ ያጣናት። እንትና እየሻያለሽ አይደል? ጨርሻለሁ። ትንሽ ከጠበቅሽ ግን ቤቴ ገባ ብዬ አፍልቼ እመለሳለሁ። ገና ቤትሽ ገባሽ ያውና እኮ ቤቴ ከጋራዡ ጀርባ። አረ ነፍሴ ግዢ ተብዬ ከተላኩ ቆይቻለሁ። ከዚህ በላይ መቆየት አልችልም። ፓስቲ አለሽ? ፓስቲ አለኝ። በቃ ሰባት ፓስቲ ስጭኝ። እሺ የሰው ገንዘብ ይዞ የሄደ ሰው የደረሰበትን ሁኔታ መናገር የለበትም። አረ በፈጠረ አበራ ስልኩን አንሳው። ዛሬም ስልኩን አያነሳውም። ቃት አንሳ። ምንድን ነው ጋሻ? የምን እቃ ነው የተንጓጓው? ምንም አይደለም አሰለፈች። ሂጂ ወደ ስራሽ። ወንበሩን ታዲያ ምን ጣለው? አንሽና አስቀምጫዋ። ምሳሌ አቅርብልህ። ይቆየኝ። ጋሻ የስራው ጉዳይ አልተሳካም እንዴ? እየተሳካ ነው። ነገ ከነጎዳ ያበራ እቃውን ይዞ እዚህ ይደርሳል። ስራ እንጀምራለን። አይ አጎቴ ድንገት ካለው ጊዜ ቀድሞ የመጣስ እንደው አታስብ ያልኩሽ እኮ። አማርኛ ነው የምናገረው። በዚህ ሳምንት ስራውን እንጀምራለን። በሳምንታት ውስጥ ደግሞ ገንዘቡን ተካልሻለሁ። ምሳህን ሳትበላ ልትወጣ ነው? አንድ ቦታ ደርሼ እመለሳለሁ። አንቺ ሚሚ ነይ እዚህ ነን። እስካሁን ምን ስትሰሪ ቆየሽ? ምን ላርግ ፈጠነ። ሴትዮዋን በመከራ ነው ያገኘኋት። ደግሞ ሻይን ቡናም ጨርሳ ስለነበረ ፓስቲ ብቻ ነው ያመጣሁት። አጣው ብለሽ ለመመለስ ነው እስከዚህ ሰዓት ድረስ የቆየሽው? በይ ፓስቲውን አምጪ። አንዴ አቀብላችሁ። በመሰላል ውጪና ነያ። ኧረ እንዳልወድቅ። አይዞሽ፣ ሁላችንም እዚህ ሁለተኛ ፎቅ ላይ የተገኘ ነው በእሱ መሰላል ተጠቅመን ነው። እናንተ ይህ መሰላል አርድ ውስጥ ነው። ሲረገድ ይነካነካል። ሚሚ እንዴ ቆምሽበት መሰላል እኮ የተንሸራተተ ነው እንዴ! ኧረ ወይኔ ሄኖክ ኮሚቴዎቹ ከምሳ የሚመለሱበት ሰዓት ስለደረሰ እባክህ ሳራ እንድትመጣ ንገራት። ነግሬያታለሁ። አንቺ ለምሳ አልወጣሽም እንዴ? አልወጣም። ጥሩ ስሜት የለኝም። ለምን? ኮሚቴው ካየለጋ ካደረገው ቆይታ እንደተረዳሁት ጉዳዩ ቶሎ ልባት የሚያገኝ አልመሰለኝ። እኔም እንዳንቺ ነው የተሰማኝ። ሄኖክ፣ ምንድን ነው የማደርገው? ሽብሩና አንዳንድ አስተማሪዎች የሚያስቡት የመምህራኑ መብት እየተረገጠ ነው ብለው ነው። ጉዳዩ እስኪጣራ ደግሞ ጊዜ ያስፈልገዋል። ከባድ ጫና ውስጥ ነው ያለሁት። አንቺ ህጉን ተከትለሽ እስከ ሰራሽ ድረስ ሌላው ነገር ሊያስጨንቅሽ አይገባም። ወይዘሮ ፍሬህይወት ግቡ። ይግቡ። ሳራ፣ አቶ ፈቃዱ መጣችሁ። ግቡ ግቡ። ይኸው እዚህ ወንበር አለ። ግርምሽ፣ ሚሚ፣ ምን ነው ዛሬ ብቅ ሳትይዋልሽ? በደህናሽ ነው? ስራ አገኘው እኮ ግርምሽ። ስራው ምንድን ነው? ግንባታ የሚሰራበት ቦታ ውሃና ሸዋ ላብኪዎች ማቅረብ ነው። ደሞዝ በየሳምንቱ ይሰጡናል። ሙሉ ቀን ስፈጋውዬ ነው እኮ አሁን አንተ ጋር የመጣሁት። እንኳን ቀናሽ ሚሚዬ። ዛሬ እንደውም አንድ ሀሳብ ብልጭ ብሎልኛል። ምን? የሰራተኞቹ ኃላፊ ሻይና ፓስቲ ግዢ ብሎ ልኮ ነበረ። ግንባታው የሚሰራበት አካባቢ ሻይ የሚሸጥ ሰው የለም እና ለሰራተኞቹ ሻይና ቡና ከፓስቲ ጋር ማቅረብ አሰብኩ። ይህማ ጥሩ ሀሳብ ነው ሚሚዬ። ታዲያ ለምን አትጀምሪም? መጀመሪያ ምን እንደሚያስፈልገኝ ልወቅና ያለኝ ገንዘብ የሚያስጀምረኝ ከሆነ ደረገምበታለሁ። የራሴን ቢዝነስ ብሰራ ይሻለኛል። አዎ ይሻላል። ታውቃለህ ግርምሽ፣ ዛሬ ስራ በጀመርኩበት ቀን ከመሰላል ላይ ልወድቅ ነበር። እውነትሽን ነው ሚሚዬ? ሰራተኞቹ ተሯሩጠው መሰላሉን ይዘው አተረፉኝ እንጂ አልቆልኝ ነበር። እንኳን በዚህ ያለፈልሽ። አንድ ቀን ያሰብሽው ይሳካና የራስሽን ስራ ትጀምሪያለሽ። እሺ ሚሚዬ? ደስታዬ ብይ እንጂ የበላው እኮ ነው ሄኖክ፣ ወይስ እንድተውን ልፈልገ ነው? ብታዩም አይከፋኝም። ምግቡ እንደሆነ ይጣፍጣል። ኧረ እባክህ ሲያምር ይቅርሽ። እኔ ምለ ሄኖክ፣ ሳራ ዛሬ ኮሚቴው ጋር ቀርባ ነበር አይደል? ሁለቱንም አነጋገር ናቸው። እሺ፣ ምን ላይ ሳራ ማስረጃ ማቅረብ እንዳለባት ነው የተስማማ ነው። እንዲህ ካላችሁማ ኮሚቴው ከሽብሩ በምን ተለየ? አንድ ተማሪ ክስ አቀረበ ተብሎ ያለ ማስረጃ መምህራንን መቅጣት እኮ አስቸጋሪ ነው። እንደውም አቶ ሽብሩ የሳራ ባህሪ መጠናት አለበት እያለ ሲከራከር ነበር። ቆይ ለምን አስፈለገ? የአቶ ሽብሩ ሀሳብ አየለ መምህር ስለሆነ እንዲህ ያለውን ነውር ሊሰራ አይችልም፣ ምናልባት ሳራ ራሷ ፈልጋው ቢሆንስ የሚል ነው። ምን አይነት አስተሳሰብ ነው? አየለ መምህር ቢሆንስ? ሊሳሳት አይችልም። ለነገሩ በየቦታው ያለው ችግር ይሄ ነው። መደፈር የደረሰባት ሴት እንኳን ፊት ሰጥታው ይሆናል ነው የምትባለው። ሳራ ግን ማስረጃ ማቅረብ ካልቻለች ነገሮች ጥሩ የሚሆኑላት አይመስለኝም። እንዴት እንዴት? ማስረጃ ካላመጣች አየለ ነፃ መውጣቱ አይቀርማ።